ሱረት እነምን እያየን ነበር ካየናቸው ለየት ያሉ ነገሮች መካከል ይህ ነገር እንዴት ያልሰዴት ገባ ያለ عليه وعلى نبينا أفضل الصلاة والسلام ليت على تأمر نبر ليت على كالله سبحانه وتعالى يتشرف ከደንቧ ጋር ያጋጥማቸው ወሰት አንዱ ነው የወቡ ጉዳይ እንዲሁ ስለዚህ ሱሌማንን በደንብ ማወቅ ይጠቅማል አንዳንድ ወርቶ የሰለሞን ተከታይ ስለው ሲጠረቁ ሲያገባብሩ ይታያል ስለዚህ ራሴ ደግሞ የሰለሞን ዘር ነው ብለው ይህ ዳይ መጣ የሰለሞን ዘር ነው ብለው እንዲሁ አንበሳ ውሻ እያሉ በእንትን ላይ ሲያረጉ እናያለን ላኪን የገሌ ዘር ነኝ ማለት አይጠቅም የማንም ዘር መሆን አይጠቅመው የሚጠቅመው ለራስ ራስን ማስተካከል لا تقل كان أبي كذا كان جدي كذا እንደማ ቁል አነዳ የገሌ በማለት በማለት ጀምሮ ሰሃባዎቹ አባቶቻቸው አያቶቻቸው ሲታይ በሽት ላይ የተዘፈቁ ነበሩ። ላኪን እነሱ የጀነት ባለማግኘቱ መሰከረላቸው። ያንን ደግሞ ሀብቱን ደግሞ ስናይ የስንት ትላልቅ ሰዎች ልጆች የስንት ሙሐዲሶች የስንት ሙፈሲሮች ልጆች ገደል ገብተው ኢስላምን ሲረጋግጡ እናያለን። አሁን ኢትዮጵያ ላይም እየተጫወቱበት ላምን እያሰደው ያሉት የእነዚህ አንዳንዶቹ የተላላቅ አሊሞች ልጆች ከሚባሉት ከፊሎች ናቸው። ስለዚህ ዘር አያዋጣም። ሱለይማን ከዳውድ ጋር ከአባታቸው አላህ የሰጣቸው ኒዕማ ውርስ ስለሰጣቸው እንጂ በትክክል ሌሎች ልጆቻቸው ወንድሞቻቸው እንደ ሱለይማን አልሆኑም። ስለዚህ ነው የነበረው ያዳዒ ተንቀሳቃሽ የዳዋ ክፍላቸው ወቁ ማለት ነው አንድም ወር አንድም አታውቁት እርሶ ያልገባዎት ያላዩት ነገር አለ ብሎ አምጥቶ የሱን የዳዋ በር ከፍቶላቸው ሱለይማን ካወቅኩ ላይቀር ከዚህ በኋላ ሰልማችሁ ካልመጣችሁ ዘምትባችኋለሁ ብለው አስፈራርቶ ዘመቻው ላይ እንዳይንቀሳቀሱ እሷ እንድትመጣ ይበልጥ እሷ ከመምጣቷ በፊት የእሷን ዙፋን አምጥቶ እኔ አጠገብ የሚያደርግልኝ ማን ነው ብለው ጫራታ አወጡ፣ አወዳደሩ። መን የእቲኒ ቢዐክስሃ እነሱ ሰልሞ መምጣታቸው አይቀርም፣ ከእኛ ቁጥጥር ውጭ መሆን አይችሉም። ግን ማን ነው ይህንን የሚያመጣልኝና ዙፋኗን እሷ ተገዳ ፈርታ ከምትሰልም ይልቅ ተአምሩን አይታ እንድትሰልም ተፈልጎ አለ ነው ዕድሚዝ ሚነል ጂኒ ማለት ነው ጠንካራ በጣም ከመካከላቸው ጉልቤ የነበረው ማለት ነው እሱ እኔ ማመጣል አለ ግን ከዚህ ከችሎቱ ተነስተህ ጨርሰህ ችሎትን ከመነሳት በፊት ነው አላቸው በጣም ገርሟቸው እሳቸው እያሉ ደግሞ ቃለ ለዚ ዐንደሁ ዕልሙ ምን ልኪታብ የአላህ ኪታብን ከሚያውቁ ሰዎች አንዱ አለ አና አቲከ ቢሂ ቀብለ አን የርተደ ኢለይከ ጠርፉክ አይንህን ገልጸህ እስከምትዘጋ ወይ ዘግተህ እስከምትገልጽ ድረስ በአንድ አፍታ ነው ማመጣልህ አላቸው ይህንን ችሎት ችሎት እስከሚያበቃ ኧረ ለምን ቆየው መቼም ይህን ያህል ቁሳቸው አይቸኩሉም እነሱ ተጓጉዘው እስከሚመጡ ድረስ የሁለት ቀንም የሶስት ቀንም ሊፈጅባቸው ይችላል እንዲያው ከእነሱ ብቻ መድረስና የፈለጉ ግን ውድድሩ ላይ አንዱ ከንትን በፊት ችሎት ሳጨርስ ዛሬው ቀን እመጣልሃለሁ አይ ይሄ ብትት አይረባም እኔ ከሱ የበለጠው አረጋለሁ ምን ቀብለ አን የርተደ ኢለይከ ጠፍሩካ ለማን ይሰጥ ከዚህ የበለጠ የበለጠ ሂሳብ የሚከፍል ካለ ከዚህ ፈጥኖ አመጣለሁ የሚል ካለ ተጋብዞ ነበር የለም ስለዚህ አሸናፊ ነው በርስቲ እንግዲህ ያሳየኝ አሉት አመጣና ቁጭ አረገላቸው فلما رآه مستقرا عنده ዙፋኑ አንታቸው ፊት መጥቶ ጉብ ሲላቸው ቃለ ሀዛ ሚን ፈድል ረቢ ይህን አይነት ማድረግ የቻሉ ሰራዊቶችን በኔትር እንዲታዘዙ ማድረጉ አላህ ከትሩፋቶቹ አንዱ ነው ታዲያ የፈተነኝ በዚህ ሊየብልወኒ ሊፈትነኝ ነው አአሽኩር አም አኩር የአላህን ኒዕማ አመሰግን ይሁን ወይስ ከሃዲ ሁኜ ደግሞ ምን አይችልን አምጣ ብዬ እንደገና አከራከር ይሁን ብሎ ሊያየኝ እኮ ነው ስለዚህ አመሰግናለሁ ነው ወመን ሸከሩ የሚያመሰግን አላላ ፈኢነማ ይሽኩሩ ሊነፍሲ ለራሱ ነው የሚያመሰግነው በማመስገን እኮ ጭማሪ ነው አመሰግናለሁ በማለት ለምሳሌ ለማይቆሙ አንድ ብር ሰጠው አመሰግናለሁ ሲል አንድ ብር መጨመር ቢሆን ደግሞ ሳይል ዝም ብሎ ከደ አንድ ብር አይሰጠው ግን አንድ ብር ሰጠው አመሰግናለሁ አለ አንድ ብር ትጨምርለታለህ ምን ያረጋል እዛ ቆሞ አመሰግናለሁ አንድ ብር አመሰግናለሁ ሁለት ብር ይዘባለ ምን ይከተለው ለራሱ ማ ተጠቃሚ ለዚህ ነው አላህ ካመሰግን ግን ምን እሰጥሃለሁ አለ ስለዚህ አመስግንና ይስጥ ደግሞ አንተ ካልሰነፍ አላህ አይሰንፍም አንተ ካልደከመህ አላህ ደከመኝ ብሎ አይከለክልህም አንተ ካላለቀብህ አላህ አያልቅበትም ኢነላህ ላ የመሉ ሐታ ተመሉ ወመን ሸከረ ፈኢነማ የሽኩሩ ሊነፍሲ ወመን ከፈር ምን አይችል ያለ አስር አመት በኢቃማ የኖረና ማለት የአምስተኛ የስድስተኛ እድላት የሚጠየቅና ለሁለት አመት ኢቃማ ያደረጉትን አብረው ያገኙ ሰዎች ሁለቱም አብረው ሲያወሩ የሚይዝበት አብዛኛው ይላሉ እንደውም ያይባተው ነው አሉ እኔ የነበረው ያገር ያገር እዚያ ቢኖር እኮ ከሸማቃ አይወጣም እዚህ ግን መጥቶ መኪና ገዝቶ ምናምን ማሻአላ hi እያለ ስካይፕ እያናገር ይህ ሀገር ይላል አሁን ያማርራል ومن كفر ወመን ከፈር አይ ወደ እናንተ ሲመጣ ምሳሌ ልሳሳት ይችላል ግን አቀራርቡ፣ በደንብ አቀራርቡ። ያላመሰገነ ፈኢነ ረቢ ገኒዩን ከሪም አንተ አመሰገንከው አላመሰገንከው የአላህ ስልጣን እንደሆነ ወይ ፍትው ማለት አንድም የሚነካው ነገር የለም። ከአንተና ከመሰሎች ምስጋና የተብቃቃ ነው፣ ለሱ የሚደርሰው ነገር የለም። ፈኢነ ረቢ ገኒዩን كريم። كريم የሚለው ቃል ይላሉ እዚህ ዑለማዎች እንዲህ ያለው ላይ እንደውም ክዱ አንዳንድ ጊዜ ዋላ ተጣጭ ይችላል እንጂማ እንደናንተ ስራ ውሃ የማይገባ ነበር ማለት ነው። ከሪ ማለት ማለት ነው ቸር ማለት ነው አይደል? ቸር ማለት እኮ እንደው ከሚሰጠው ላይ ገፋ ገፋ አርጎ የሚሰጥ ይሄ ሰው ማን ነው ጎበዝ? እንደው ወይኑ ምን ኪታብ የተባለው ሰውዬ ይህን መድህ ይህን አንዱን ስለማና እኛ ምናቸው እንደሆነ አናውቅ ዕልሙ ሚነል ጂኒ ግን ይህ ዕልሙ ኪታብ ሰው የአንዳችሁ ሀያት ይሆናል ያን ጊዜ እኮ ማን ይሆናል ያ ሰው አንዳንዶቹ ስሙ ሊናገሩ ወከሩ አሰፍ ብኑ በርኸያ የሚባል በጣም በጣም በጣም አዋቂ ነበረ እና ነቢዩላህ ሱለይማን ጸሐፊ ነበረ እንግዲህ ለእሳቸው ጸሐፊ መሆን መቻል ምን ያህል ግንዛቤው ያደገና ትልቅ ሰው እንደሆነ ይገባናል እና ታዲያ ምን ሆኖ ነው የሰውዬ ምን ይዞ ነው ይህንን ማድረግ የቻለበት እስሙላህ አልአዕዘም የሚባል ቃል አለው ስም አለው አላህ ከስሞቹ መካከል አላህ የሚል ስም አለችው ያቺ ስም ልዩነቷ ፋይዳዋ በእሷ ተጠይቆ የሚያይባበት ያልታደለው ግን አግኝቶ ነው ማንነቷንም ብዙ አልተናገሩም የትኛው ስም ነው ከስሞቹ መካከል የትኛው ነው አልታወቀም ስለዚህ አስማኡላህ አልሁስናን መደጋገም ነው ሀጃው እንዲወጣለት የፈለገ ሰው አንዱ ሰለፍ መቼም ሶስት ሱራ ውስጥ አግኝቻለሁ አስማኡላህ አልሁስና ይላል ማነው ስሙላህ አልአዘም የት የት በቀራ አሊ ዕምራንና ጣሃ እነዚህ ሶስቱ ስራዎች ውስጥ ለየት ያሉ ስሞች ምን ምን እንዳሉ ለእናንተ ይህ ስራ ተልቻል ሰለፎቹ ስሙላህ ልአዕዘምን ለማግኘት ብዙ ያደርጉ ነበር ይባል አቶ ብኑ በርኸያም ይህንን ያቅ ስለነበረ በዚያች ለቀም አድርጎ ነው ያመጣት አሉ ስሙ አሶፍ ይሁን አጾም ይሁን አስጦም ይሁን ብዙ ስለ እስራኤል ነገር ያው ነው እንግዲህ ስሙ በሐዲስ አልተነገረም በቁርአንም አልተነገረም አላህ Subhanahu Wa Ta'ala قال الذي عنده علم من الكتاب ብሎ ስለ አንድ ሰው ከመናገር መሐመድ ከሆነ መሐመድ አሊ ከሆነ አሊ ባሃም ከሆነ ባሃም ብሎ ሊነግረን ይችል ነበር አልፈለገም ስሙን መንገር አልፈለገም ፋይዳ ባይኖረው ነው እንጂ ፋይዳ ቢኖረውማ ማፈረጥና ቢልኪታቢ ምን ሸይ የሚጠቅማችሁን ነገር ቁርአን ውስጥ ያልነገርኩት የለም ስለዚህ የዚህ ሰውዬም ነገር ቢፈለግ ኖሮ ይነግረን ነበር ስላልፈለገ ነው የተወው እዚህ ሸክየው ምን አሉ وقال الذي عنده علم من الكتاب አይ ሱለይማን አለይሂ ሰላም አይ ታቸው ተተውታል ወደ ሱለይማን መለሱ ሱለይማን ናቸው ራሳቸው ያመጡ ሱለይማንማ እየጠየቁ ማን ነው የሚተባበረኝ ብለው አይሆንም طيب أهل الآخرة لا يفرحون بالدنيا ከሰላሳ ስድስት እስከ አርባ ያሉት አንቀጾችን ሱረቱ ነምል ላይ እሱን እንደሱን እስከራ ድረስ ያሉት አያዎችን ተመከቱ ሁለት ሁሎችንም አያዎች ለመዳሰስ ሞክሩ ዞር ብላችሁ ለመያዝ ቁርአን ያዙ ቁርአን ታፊዙ አይሆንም ልጆች ሰው የአኼራ ሰዎች የአኼራ ሰዎች በዱንያ አይደሰቱም የሚል መልእክት አስተምሯል እዚህ የዱንያ ሰዎች ደግሞ በአኼራ አይደሰቱም ይላል እንዲህ የሚላለን ከሰላሳ ስድስት እስከ አርባ ድረስ ባሉ ጋሽ አይዋ فما داني الله ብለው ሱለይማን በዱንያ ገንዘብ ሀዲያው ሲወደወድላቸው ምን ያደርግልኛል ማለታቸው ይህን ነው የሚያሳየው استعمال اسلوب الارهاب والتخويف مع القدرة على انفاذه مع العدو أليق የማስፈራሪያን የማስፈራሪያን ዳቻ መጠቀም ልታደርገው የምትችለውን ነገር ልታደርገው የማትችለውን አታውራ ልታደርገው ልትፈጽመው የምትችለውን አስፈላጊ ሆኖ ከተገኘ ላደርገው እችላለሁኝ የሚል ሰው የማስፈራሪያ ዛቻ ለጠላት መሰንዘር ተገቢ መሆኑንም ያሳያል የት ታገኛላችሁ እሱ ልጁ ነው ቢታክበል ነው ቢያ አቋ የማይችለው በሴት አቅሟ ልትቋቋመው የማትችለው ጦር ነው ይባል የምመጣው ስለዚህ ንገራት ሀዲያውን መልሱላት እኛ የሀዲያ ችግር የለንም ብሎ ሲሉ ላኪ በለላሁ ቢሮ አስፈራሯል ስለይማን ጅንን ያዝዙ ነበረ አዟ ይህ እንደዚህ የሚል ምን አለ እንደዚህ የሚል አለ እፍሪቱ ምን ጂን ያናአቲ ከብሎ ቢ እንደውም ታዛዥነቱንም የበለጠ ከሰዎችም የበለጥኩ ታዛዥ ነኝ ለማለት አልነበር የሞከረው በጫራታው ተሸነፈ እንጂ ቃለ ነጅሩ ለሃ አርሻሃ ያው ምስጋና ለአላህ ስብሓን ወተዓላ ሽኩር ማድረግን ተገቢ መሆኑንም እናያለን ቃለ ሱለይማን አሉ ነጅሩ ለሃ አርሻሃ እስቲ ዙፋኗን ለወጦት አርጉባት እንዳታቀው ለማደናገር ሞክሩ ነንዞር እንድናይ አተህተዲ አም ተኩኑ ሚን ለዚነ ላ ያተዱን ዙፋኗን ታውቀው ይሆን ወይስ ከማያውቁት ንብረቷን መለየት እማትችለው እማትለይ ትሆን ይሆን ወይ? አቅሏን ለመሞከር ለመፈተን ፈለማ ጃአት ስትመጣ ርቀቱ እንግዲህ ሁለት ወር ምናምን ያስከዳል ነው የሚባለው ርቀቱ የነበረው በመካከላቸው እሳቸው የት ነበር የነበረው ሱሌማን በይተል መቅደስ አካባቢ ሶሪያ ወይ ሉብናን ወይ ሶሪያ ወይ ጃካ አካባቢ ፈለስቲን ምናምን ነው የሚሆነው ሻም በሚባለው ሀገር ውስጥ ነው የነበረው እሷ የነበረች የት ነው ሰባ ሰበማት የት ነው የመን ስለዚህ ከየመን እዚያ ድረስ ሁለት ወር መንገድ ያስከል ነበረ ይባላል በጊዜው በግብ ስለሚገኝ ማለት እሷ ከዚያ መጣችና ዙፋኗን ፊት ለፊት ስታይ ፈለማ ጃአት ቂለ አሀከዛ ዕርሹኪ ዙፋንሽ እንደዚህ ይመስላል አሏት ቃለት ከአነሁ እሱ ይመስላል ይሄ ራሱ ይሄ እሱ የሚመስለው እሱ ይህንን ነው የሚመስለው ከአነሁ የእኔ ዙፋን ሁ ይህንን ይመስላል ከአነሁ ያ ይሄ ሁ ዙፋን ያን የእኔ ዙፋን ይመስላል እሱ ነው እንዳትል በጀት ተመሳሳይ አልጋዎች ሊሆኑ ይችላሉ ተመሳሳይ ሞባይሎች ይኖራሉ ተመሳሳይ ነገሮች እሱ ነው ማለት ነው የቀራል እንጂ አውቀዋለን በቃ ስፋቱም ጥራቱም ምኑም እሱ ነው የሚመስለው وأوتينا العلم من قبلها وكنا مسلمين كالصحابة أوكت الله سبسل مسلمون هنا اليوم ወሰደሃ ከለከላት እሷን ማካነ ተዕቡዱ ምን ዱንላህ ከአላህ ሌላ ታመልከው የነበረው ጣዖት አምልኮት አላህን በትክክል እንዳትገዛ ከለከላት በቢድዓ ላይ መግባት የቢድዓ አራማጅ መሆን ሱና እንዳትይዝ ያደርጋል። አንዳንድ ሰው ቢድዓና ሱና አብሮ ማስከድ የሚቻል ይመስለዋል። ከተቻለ ታዲያ መስጂድ ይጀምር ነበረ። ላ ሱናና ቢዳ አንድ ቢዳ ሲመጣ ሱናን አጥፍቶ ነው በቦታው ላይ ያለን ሱና ደምስሶ ነው የሚኖረው። ስለዚህ ሽርክ ያለበት ሰው አላህን ብቻውን ዒባዳ ማድረግ አይችልም። አለበታ وصدها ما كانت تعبد من دون الله إنها كانت من قوم كافرين እሷ አስሏ ከካህዲያን ሰዎች ዘር የመጣች ስለነበረ ከአባት ከእናቷ የወረሰችውን ኩፍር ይዛ ነበር የምትኖረው What are the ተባለች ለሷ እድሁል ሰር ወደ ግቢው ግሪ ተባለች ፈለማ ረአቱ ግቢው ከፈት ተደርጎ ስታየው ሐሲበቱ ሉጫ ባህር መሰላት በመስተዋት የተሰራ ላዩ ላይ መስተዋትን ስሩ ያለውን ውሃ እንዲያሳይ ተደርጎ ላዩ ላይ ግን በላም አለው ግን መስተዋት ውስጡን ውሃውን ያሳያል ሐሲበቱ ሉጫ ባህር መሰላልና ወከሸፈት አን ሳቀይሃ ልብሶቿን ሰብሰብ ባደረገች ምችት ግቢዳ ላይ መግባቴ ነው ባህር ልገባ ነው ልብሴ እንዳይበላሽ ብላ ልብሶቿን ሰብሰብ አድርጋ ባሶቿን ሰብሰብ ያለው ልብስ ስትሰበስብ አሁን ሞኝነት ምንድን ሴትነቷን አዩ ሊያገባ አስፈልገው እንዴት አድርጌ ያስብለው ነው እኔ ሽታ ያለው እንደገና እንዴት አድርገሽ መልኳን ቢቷል ይላል አሁን አንዳንዱ ቆን እንደዚህ አለ ባቷን ታላይ ይላል አንዳንዱማ ደግሞ ይላል ጸጉሯን ታላይ ይላል እኔ እኔ ወደ ሌላ ነገር ሊታይ ፈራሁት እንጂ እነዚህ እነዚህ እንኳን ተፈጥረዋል ምን አይደለም ባቷን ላይ የፈለገ ምን ያህል ባሽን ገለጣቂና ልጅ በላ ቁጭ ብሎ እዚህ ብሏን ይመልከት አሉ እና ምናልባት ትራመድ የለጥልኝ ይችላል። አረ የሆነ መልቻለ እስላም አንድ ክንድ ሙሉ አይደል እንዴ የተባለው በየት ነው የሚታየው? ስለዚህ እንግዲህ የባት ችግር ካለ ምን ብለህ ጠይቅ። ምን ማለት ነው? ዑመር ኸጣብ ልጅ በእንትን የአልይ ልጅ ሊያጫት እንደዚህ ባባን ገለጥ አድርገዋል። ተናዳ እንደሆነ ሳያውቁ ታጠው ይሄ ሽማግሌ አሚረል ሙእሚኒን ስለሆነ ነው እንጂ አይን ስሁር ነበረ በእጅ አወልቆ የፈለጉት ግን አሚረል ሙእሚኒን ስለሆነ ዝም መጣው እንጂ የባለየ ስራ ነው የሰራው አበላ ለአባ በከር ምን አረጉሻል እንዴ ይህን ገለጥ አረገኝ እና ምን አሉሽ እቃው ይሆናል ብለዋል እቃ ምን እቃቸው ምን እንደሆነ አላውቅም ያው በቃ ይሆናል ካሉ ደግሞ ተቀብለውታል ማለት ነው ስለዚህ ባልሽ ናቸው ከዚህ በኋላ እንዳትነኪ ዋት ይባላል فكشفت عن ساقيها قال إنه صرح ممرد من قوارير قارورة كميبال ማዕድን የተሰራ ግቢ ነው በላጥ ነው ምንም ችግር የለውም ዝም ብለህ ድንገቱ አለ ቃለት ረቢ ኢኒ ظለምቱ ነፍሲ ወአስለምቱ ማዓ ሱለይማን ሊላህ ረቢ ልዓለሚን አለቻል እኔ ብዙ ነገር አለ ብዬ እንደው ያው ሰፈር ላይ ላለች ነገር ታደንቅ ለካን እንዲህ ከዚህ ከዚህ የበለጠም አላህ ያጣቀማቸው ሰዎች አሉ ማለት ነው እንዴ ለካን እኔ እንደው ብራሴ ረድያለሁ ማለት ነው አልተንቀሳቀስኩም ብዙ ማለት የምችለውን ነው ዋስለምቱ ማ ሱለይማን ከዚህ በኋላ ያለው ህይወቴን ከሱለይማን ጋር አርጃለሁ አስለምቱ ማ ሱለይማን ለማን ሊላህ ረብ ዓለሚን እንጂ ሱለይማን ጋር ስትል እኮ ችግር ግን ሴትና ወንድ ሁል ጊዜ ስላለ በቃ ረቀብቲ ሱለይማን ማለት ሳይሆን ላላ አላህ ብቻ ነው ማለት ነው። ሰው ድረስ ስለ ትዳር የምታውቀው ነገር የለም። እሳቸው ናቸው ያሰቡ መዓ ሊላህ ረብል ዓለሚን። ለምንድነው ይህን ያህል ነው ያሳቸዋል? በእውነት ሰውነቷን ለመያዝ ያደረጉት ስል ይሆን በኩል ደግሞ ሴቶች እጮኛቸውን ያለውን ገንዘብ ማሳየትና ማሳወቁ ትልቅ ማሳመኛ ዘዴ ነው። አንዳንዶቹ ቁመናቸው ነበር ግን ምን ይኑሮ አምላክ የሚሉና ይመልሳሉ። ያለውን ላሳይ አደራ የሰው መኪና ወስደ ያለፈ የሰው መኪና ቀይረ የሰው ሱፍ ለብሰ ቀይረ የምታሳየው ነገር ያዋርዳል። ግን ያለህን አስደብቅ። መቼ የምታሳያሉ? አንዳንድ እንዳታውቅብኝ ይላል። ሚስቱን ማታውቅበት ያለውን ማሳየት ሱለይማን እንዲህ ያሳዩት ለምትጠየቀው ሁሉ እንደ እሺ እንድትልም መንገድ ይከፍትላታል ተብሎ ነው ይላል وبهذا أصبحت مسلمة صالحة ولم يذكر القرآن عنها بعد شيئا فلنسكت عما سكت عنه القرآن ሸቅየው ምን አሉ ከዚህ በኋላ ምን አረገች ምን ሆነች ምን ተባለ እውነት እውነት የኢትዮጵያውን ንጉስ የድሮውን የመጀመሪያውን ምኒልክ እሷናት ናት የወለደችው ከእሷ ምናምን አይሆንም እንዲያውም ማይረባ ወሬ አስታውረዋል ሸክ ምን አሉ ለም የዝኩር ልቁርአኑ አና ባዕድ ከዚህ በኋላ አንድ ነገር አላወራም ስለሷ ስለዚህ فلنسكت عما سكت عنه القرآن القرآن على وراءه እንዴት ነበር ነበር ብቻ ብሎ ልትል ነው ሰውዬ ብዙ ያወራል ሰውዬ የሚባል ኪታብ አለ በቃ የማይደረድረው ነገር የለም ስለዚህ ይቺ ሴትዮ መስለሟን ከማውራት ውጭ ሌላ ነገር ያወራው ነገር የለምና እንዲቁሙ ነው جواز اختيار الافراد اذا اريد اسناد امر لهم لمعرفه قدرتهم العقليه والبدنيه ሰዎችን መፈተን በሆነ ነገር ላይ ፈተና መስጠት ለአንድ ኃላፊነት ይበቃል አይበቃም የሚያስብልን ነገር ፈተና መስጠት ተገቢ መሆኑን ያመለክታል بيان حقاقة عقل بلقيس يا بلقيس ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል የሚሰማ ከሆነ ምልክት አውጡኝ አንዳንድ አቡ መሐመድ السلام عليكم የሚሰማ ከሆነ ምልክት እሱ Thank ሁላችንም ያወሰጠውን ለማለት ችግር አለ። በጣም ችግር ነው። ችግር ማለት ምን ይቻላል التقليد وما يترتب عليه من التنقل للعقل والمنطق የብልቂስን አዋቂነት በጣም አሳቢና የምትረዳ መሆኗን ያመለክታል ሌላም حرمة كشف المرأة ساقيها حتى ولو كانت كافرة فكيف بها إذا كانت مسلمة كذلك ባቶቿን መግለጽ ክልክል መሆኑ ካፊር እንኳን የማታምን እንኳን ብትሆን ሐራም ነው አለ مسلم ما كونت يمن لك نومه فضيلة الاعتتاب بالصالحين كما أتت بالكذب سليمان في قولها وأسلمت مع سليمان لله رب العالمين كعلمات العلمات جيزات سليمان قارومي الله سبحانه وتعالى لما استعلن كذلك المرية والسنيان له على الجنة ولقد أرسلنا إلى ثمود أخاهم صالحا ثمود لم يبالوا تزوج ወንድማቸውን የስጋ ዘመዳቸውን የስጋ ወንድማቸውን ሳሊህን ልኬያለሁ አን ያዕቡዱ ላህ አላህን ብቻ አምልኩ ብዬ ፈኢዛ ሁም ፈሪቃን የክተሲሙን ከዚያ ወዲያውኑ እነሱ ሁለት ቡድን ሆኑና የሚከራከሩ የሚጨቃጨቁ ሆኑ ምን ሁለት አሉ ከፈላቸው አንዱ አማኝ ነው አንዱ ካፊር ነው አማኝ ቡድን አለ ከሃዲ ቡድን አለ ቃለ ያ ቀውም ህዝቦች ሆይ አለ لم تستعجلون بالسيئات قبل الحسنة لمن وانجل بمسرات خير بمسرات فلتا تستعجل لولا تستغفرون الله لعلكم ترحمون الله عندي مراتشو من الله مارا بلاتشو بالدم ولا قالوا طيرنا بك وبمن معك አንተ እናንተ ጋር አብረው በመጡ ሰዎች ገደብ ይሱነናል እንዲሁም እናንተ በመምጣታችሁ አገራችን ችግር አጋጥሞታል ለእኛ የሚበጅ ነገር አላመጣችሁም ብለናል قال طائركم عند الله ገዳችሁ كالله ዘንድ ነው የሚመጣው እንጂ بل انتم قوم تبتلون እናንተ የምትበልማ የምትፈተኑ ሰዎች ናቸው እናንተ በፈተና ላይ ያላችሁ ህዝቦች ናቸው አላህም እየፈተናችሁ ነው ዱንያም እየፈተነቻችሁ ነው ስልጣንም ስሜትም እየፈተናችሁ وكان في المدينة تسعة رهط በከተማ ውስጥ ሰው ዘጠኝ ሰዎች ነበሩ እኒህ ዘጠኝ ሰዎች يفسدون في الأرض ولا يصلحون سورة النمل أربعة من تنيا وانقص لا ينال يسمى كونه እየሰማችሁ ከሆነ ሱረቱ ነምል አርባ ስምንተኛ አንቀጽ ላይ ደርሰናል وكان في المدينة تسعة رهط يفسدون في الأرض ولا يصلحون በመሬት ላይ የሚያበላሹ እንጂ አንድም ጥቅም ነገር ያልነበራቸው ዘጠኝ ሰዎች ነበሩ ቃሉ ተቃሰሙ ቢላህ በአላህ ተማማሉ ለኑበይተነሁ ወአህለሁ እሱንና እሱንና ቤተሰቦቹን እናድራለን እነሱ ጋር እናድራለን ثم لنقولن لوليه ለሊት እናድርባቸዋለን እንደማለት ነው እሱንና ቤተሰቦቹን ለሊት እናድርባቸዋለን እንገላቸዋለን ማለት ነው ثم لنقولن لوليه የሱን የደም ጠያቂዎቹን ዘመዶቹ መጥተው ገደላችሁብን ሲሉን እንላለን ማ ሸሂድና መህሊካ አህሊ የእሱና ቤተሰቦቹን ማን እንደገደላቸው የምናውቀው ነገር የለም እንዳለን ወኢና ለሳዲቁን እኛ እውነተኞች ነን ይህም በማለታችን እንልና ለማምለጥ እንሞክራለን አሉ ነቢዩ አለ ሰላቱ ወሰላም ነቢይ እንደሆኑ በግልጽ የሚያመለክት የቁርአን አንቀጽ ነው አሁን ያነበብ ነው በባጢልና በእውነት በውሸትና በእውነት በሐቅና በባጢል መካከል ያለው ሽኩቻ ሁልጊዜም ያለ መሆኑን ሐታ በሳልህ ዘመን እንኳን በይዛሁም ፈሪቃኒ يختصمون حرمة التشاؤم والتيامن كذلك ولم يجد الشارع إلا التفاؤل لا غيره ገዞችን በመጥፎ ገደኝነት ማመን መጥፎ ነው ጥቁር ነው አየሁኝ አይስማማኝም በጠዋቱ ለከብከኝ በጠዋቱ እንዲያርሽኝ በጠዋቱ እንዲያርሽኝ በፍጹም ዋጋ የለው ቦታም የለውም ኢስላም ይህንን አያምንም العمل بمعاصي الله تعالى هو الفساد بالأرض ምድርን ማበላሸት ማለት በምድር ላይ ወንጀል መስራት ማለት እኮ ነው በምድር ላይ ጥፋት ማጥፋት ዝሙት መዘሞት መስረቅ መቀማት ሰው መግደል የሚገሉ ነገሮችን መስራት በሙሉ فساد في الأرض ይባላል ተቅሪሩ አነ ልሙሽሪኪን ዩሚኑነ ቢላህ ጣዖት አምላኪዎችም በአላህ ያምናሉ ይላል የት አለ ተቃሰሙ ቢላ ጅሎች ናቸው ሰው ለመግደል በአላህ ይማማላሉ አይደል አላህ የላከውን ነብይ ለመግደል በአላህ ተማማሉ ومكروا مكرا ومكرنا مكرا وهم لا يشعرون እነሱ ዶለቱ እኛም ዶለትን አለ አላህ وهم لا يشعرون እነሱ የእኛን መዶለት ግን አያውቁም ምን የእነሱን ዶለት ግን አብሬያቸዋለሁ እነሱ ሲዶልቱ ግን አንድም አይደበቀኝ እኔ ግን ምን እንዳሰቡባቸው አያውቁም وهم لا يشعرون ማለት መከና ومكروا ومكر الله والله ايش خير الماكرين انهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا هذا ዶለተ ማለት ቁጭ ብሎ ተመካከረ እንዴት አድርገን እንብዳው እንዴት እናድርግ ምናምን ተብሎ መወያየት ነው አላህ ከማን ጋር ነው የዶለተው ለመሆኑ የአላህ ምኑን ነው የሚዶልተው ይህ ማለት እኮ ዶለተ ማለት ለእነሱ ዱለታ ለእነሱ ሴራ የሚስማማቸው ዋጋ አዘጋጀላቸው ለማለት እኮ ነው فتلك بيوت فانظر كيف كان عاقبة مكرهم ينسو دولت ينسو سيرا مكمشا من الدولة تملكت الألم ينسو مكمشا من الدولة تملكت الجالة نبينا عليه الصلاة والسلام من أرد أنا دمرناهم وقومهم أجمعين እነሱንም ዶላቶችን እነሱ ጋር ያለ የእነሱን ትእዛዝ ይቀበላል ተብሎ ይጠበቅ የነበረውን ሰው እንዳለ አፈራረስናቸው አፈርድኛ በልተናቸዋል ያ ረቢ እዝኩር ቢሃኡላ አሁን ባሉትም የእስላም ጠላቶች ይሄ ታምር አላህ ያሳያል فتلك بيوتهم ፈቲልከ ቡዩቱሁም እኛ ቤቶቻቸው ናቸው አለ እነኛ ቤቶቻቸው ናቸው የቶቹ እነሱ እንግዲህ ያየ ሰው ይህን ይላላ الله فتلك بيوتهم خاوية بما ظلموا እኛ ቤቶቻቸው ናቸው በግፋቸው የተነሳ ፈራርሰው ወዳ ወድቀው ይታዩ ኢነ ፊ ዛሊከ ለአየተን ሊቀውም ያዕለሙን ይህም በማድረጉ ለሚያውቁ ሰዎች ለሚረዱ ሰዎች ትልቅ ተአምር አለው وأنجينا الذين آمنوا እንደዚህ አጠፋንና ያመኑትን ሰዎች ደግሞ ነፃ ወጣለ ማንን ሳለህንና አብረዋቸው የነበሩት ሰዎች ወካኑ የተቁን አላህ ስብሓንሁ ወተዓላ የተለቀቁ የእሱን ቁጣ ይፈሩ የነበሩና ባርናታ ከሳልሕ ጋራ ለአላህ ስብሓንሁ ወተዓላ ሲታዘዙ የነበሩትን ሰዎች ወጣ ናቸው ማንን አጠፋ ማንን አለማ ይተሃል ስለዚህ ነፃ ልትወጣ ከፈለግ ከጥሩ ሰዎች ጋር ሁን ሳልህን ባታገኝ የሳልህ ወራሾች ጋር ለመሆን ሞክር ወላ የሽቁ ልመክሩ ሰይሁ ኢላ ቢአህሊ መጥፎ ያሰበ ሰው ጉዳቱ ህዝብ ሆኖ እሱን ነው የሚጎዳው የሚለውን ነገር የሚያረጋግጥ ነው አረቦች ምን ይላሉ ጉድጓድ ስትቆፍር ለጠላትህ በጣም አታርቀው ይላሉ ለምን ምናልባት አንተው ስትቅ ለመለም ትገባበትና ያውጭ ያለ ስላለህ ነዋ ነገሩ። መርዝ ሊያበላ ሰውየውን መርዝ ሊያበላ ተዘጋጀና ተመሳሳይ ቃል ምግብ አደረገ። መቼም አይጠፋኝ ብሎ ማለት ነው። ከዚያ በዚያኛው ላይ መርዝ አረገ እዚህኛው ላይ አላደረገም። እቃዎቹ ግን ተመሳሳዎች ናቸው። አጋጣሚ ሆኖ እንግዳ ሲመጣ እንግዲህ ግርግር ሲባል ልብ ትንሽ ሰወር ትላለች ከዚያ በኋላ ይዛችሁ ይዛችሁ ቅረቡ፣ ይዛችሁ ተቀመጡ ተባለ። ያው እንደዚህ መጀመሪያ ነው የሚያደርገው ተብሎ መጀመሪያ ላይ የተደረገለት መርዝ ያለው ሰውየው ደግሞ አያት ሁለተኛው ነው አንስቶ የቀረው ሁለተኛው ነው ብሎ እሱ የራሱ ይኖር ይችላል። ሲበላ ولا يحب المكر السيء إلا بأهله تقرير أن ديار الظالمين مآلها الخراب يا الله يجب أن يتعذر هدا هدا مثلا رسله يا ربي يا ربي يا ربي ግፍ የተሰራበት ሀገር እንደው እንዳለ እንደነበረ ያ ግፉ ሲሰራበት የነበረው ሳይታጠብ ሳይጸዳ አይቀጥልም تقرير أن الإيمان والتقوى هما سبب النجاة لأن ولاية الله للعبد تتم بهما الله سبحانه وتعالى أمانا الناس الله سبحانه وتعالى المفرد ለሰው ልጆች ነፃ መውጫ ለዱንያም ሆነ ለአኼራ ነፃ መውጫ ዋና ምክንያቶች እነሱ ብቻ ናቸው ولوطا لوط من ملاكنا الله إذ قال لقوم لا نزوك على جديد አተእቱነ ልፋሒሸተ ግብረ ሰዶምን ትፈጽማላችሁን? ወአንቱም ትብሲሩን እናንተ አስቀያሚ መጥፎ መሆኑን እያወቃችሁ አይነኩም ለተእቱነ ሪጃለ ሸህወተ ምን ዱን ኒሳ ለመሆኑ ስሜታችሁን በወንድ ላይ ትወጣላችሁ ሴት ትታችሁ በል አንቱም ቀውሙን ተጃሉን ደንቆሮ ህዝቦች ናችሁ እናንተ አሁን ተናደቁ እና ምን ሆነ መልሱ كما كان جواب قومه إلا أن قالوا أخرجوا آل لوط من قريتكم አካባቢ ላይ የነበሩ ሰዎች ምን አሏቸው ሉጥን ከሰፈራችሁ አባሩ ከያላችሁበት አባሩ እኛ ጋር እንዳይኖር እነሁም ሙናሱ እየተጣሩ ራሳቸውን ንጹህ አድርገው የሚቆጥሩ ናቸው ግብረምንም አንጠቀምም እያሉ የእኛን ስራ የሚያጥላሉ ቆሻሻ አድርገው የሚቆጥሩ ናቸው ፈአንጀይናሁ ወአህለሁ ኢለ ምራአተ ሚስቱ ስትቀር ሁለት ሚስቶች ነበሯቸው። አንዷ ሚስት አቃጣሪ ነበረች። በዚህ ነገር ላይ እሳቸው ጋር የሆነች እንዲያውም ለየት ያለ ሰው ሲመጣ የአካባቢ ወንዶችን እየፈለገች ዛሬ እንዳያመልጣ ጨቅማ ነው የመጣው እያለች ትናገር ነበር። ከአንደኛው ዋህለ እሳቸውና ቤተሰቦቻቸው ነፃ ወጣናቸው ኢለም ራአተ ሚስታቸው ስትቀር እሷማ ቀደርናሃ ምን ልጋቢሪን እሷንማ ከሚጠፉት ጋር መደብናት وأمطرنا عليهم مطرا የእነሱ ስራ ቆሻሻ ስለሆነ ማጠቢያ ዝናብ ያስፈልገዋል የድንጋይ ዝናብ ነው የቅጣት ዝናብ ነው ያወረድባቸው ፈሳ መጦሩ ልሙንዘሪን የሚፈራሩ ሰዎች ዝናብ አስከፋ بيان السنة أن الظلمة إذا أعيتهم الحجج والبراهين يفزعون للقوة كل جديد بفنوش بدلنوش አረመኔዎች ማስረጃ ማቅረብ ሲያቅታቸው ጉልበት እንደሚጠቀሙ ከድሮ ጀምሮ የተለመደ ነው። ዘንድሮ ብቻ አይደለም። ዘንድሮማ በገሃድ ነው የሚታወቀው። بيان أن سنة أن المرء إذا أجمل على قبح قول وعمل يصبح غير خبيث عنده አንዳንድ ሰዎች መጥፎ ስራ መስራት ሁልጊዜ ሲለማመዱ ጥሩ ይመስላቸዋል። ለምሳሌ አካባቢ ጫት መቃም ነውር መሆኑን እንዲያው ነውር ነው ማለት ነው የሚያስነውረው የሚጠጣም እንዲያው ነው እኮ ሲለምደው የማይጠቅሙት ይህን እኮ የሚቃወሙ ሰዎች አሉ ብለው የሚያገኙ ሰዎች አሉ። ዘፈን የለመደ እንደዚህ ሆኑ አጅነቢ ጋር መጋፋት ሹካ ለሹካ መጋፋት የለመደ እንደዚህ ነው። ሰው ሲባል እንዲህ አዲስ ሃይማኖት መጣ እንዴላ እሱ የከረመበት እኮ ሃይማኖት መሆኑ ነው አንድ ነገር ስትለምድ በቃ እንደ መሆኑ ይቀራል። ያንን የሚከልፍል ሰው ነው እንደው የሚጣል ምን ይሉታል ሙሰዋ መጥቶብን የቴሌቪዥን ስማቸው ደግሞ አክራሪ ሰዎች መጥተውብን ከይኔ ነው ሸምሰቲ ናንቺ እንደመርሽ እንዴ ምኑ አክራሪነት ምን ነው ኮፍያ ረብሻ ኮፍያዋን سنة إنجاء الله أولياءه وإهلاكه أعداءه بعد إصرار المنذرين على الكفر والمعاصي الله سبحانه وتعالى يزجي ይሆናል እንጂ ጠላቶችና ወዳጆቹ በሚያካሄዱት ጦርነትና ንግግያ የኋላ ኋላ ድል የሚያደርጉት ወዳጆቹ እንደሆኑ የተለመደ ነው ይኸው የአሁኑ የምናያቸው ታሪክ አንዱ ነው ቁል بلا الحمد لله لا الله مزقانا يقرا وسلام سلام تايهن على عباده الذين اصطفى من ياب مرت نبيات وشلوا كانوا هانسوا خادم هانسوا كنبي عليه الصلاه والسلام يلبروا آه الله خير أما يشركون تبينوا ለመሆኑ እኒህን ሁሉ ነቢያት መርጦ ለሰው ልጆች እንዲያስተምሩ የላከው አላህ ይህን ሁሉ የፈጠረው አላህ ይሻላልን ወይ ጣዖት አምላኪዎች በየቀኑ እየፈበረኩ እየጠራረቡ እየቀባቡ የሚይዟቸው አማልክቶች አመን خلق السماوات والأرض ወይስ ስማቸው ሉጥ ምናምን እንዳምን ኢብራሂም የወንድማቸው ሉጥ ቀውሉ ሉጥ ማለት እኮ የሉጥ ሰዎችን ስራ የሚሰራ ማለት ነው በሳቸው ጊዜ ብቻ የተፈጸመ ስለሆነ ሌላው ተግባር በሙሉ አይታወቅም በሰዎቹ ሰዎች ስም አይደለም የሚሰየመው በሳቸው በነቢዩ ስም ነው የሚሰየመው عمل قوم لوط النبي صلى الله عليه وسلم إذا وجدتموه من وجدتموه يعمل عمل قوم لوط የሉትን ሰዎች ስራ ሲሰራ ያገኛችሁትን ፈቅቱል ፋዒለ ወልመፍዑለ ቢህ ሁሎችንም ግደሏቸው መኖር የለባቸውም ዘንድ ሉቲ ማለት ዘንድ ነው ሉ ነው አመን ኸለቀ ሰማዋት ወልአርض ወይ ሰማያትና ምድርን የፈጠረ ወአንዘለ ለኩም ምን ሰማይ ማአ ከሰማይ ውሃን ያወረደ ፈአንበድና ብሂ ሐዳኢቀ ዛተ በህጃ የውበት ባለቤት የሆኑ አትክልቶችን ያበቀለ ጌታ እርሱ ይበልጣልን ወይስ ما كان لكم أن تنبتوا شجرها እናንተ እንኳን የሚያምር ማድረግ አይደለም አንዱ ግንዷን እንኳን ማብቀል አትችሉም ነበር አላህ ባይፈቅድ ኖሮ አኢላሁም ማአላህ ከአላህ ሌላ ሌላ አምላክ አለን የለም በልሁም ቀውሙ ያዲሉ የሚያጋሩ የሚያ ምንድን ነው የሚያመዛዝኑ የሚያመጣጥኑ ሰዎች ናቸው ዕልም ማለት ምንድነው ቅርቃም ማለት ነው ተመሳሳይ ነገር ማምጣት ማለት ነው። ከሁሉ ሽኩር እንደማለት አመን ጀዓለ ልአርض ቀራራ ወይም ምድርን መረጋጋ ያደረገ ወጀዓለ ኺላለሃ አንሃራ በመካከሎቹ አልፎ አልፎ ጅረት ወንዞችን ያደረገ ወጀዓለ ለሃ ረዋሲ ጋራዎቹን ቋሚ ያደረገላት ወጀዓለ በይነ ልባሕረይኒ ሓጅዛ በሁለት ባህሮች መካከል መጋረጃ ያደረገ አኢላሁም ማአላህ ከአላህ ሌላ ለመሆኑ ሌላ አምላክ አለን በል አክሰሩሁም ላ ያዕለሙን አምላክና አምላክ መሆን የሚገባውና የማይሆነውን የማያውቁ ስለሆኑ ነው እንጂ የለም አመን ዩጂቡ ልሙጠረ ኢዛ ደዓ ችግረኛ ሲጠራው ለበይከ ዓብዲ የሚል ጌታ ይሻላል፣ አላህ ይሻላል። ወየክሽፉ ሱአ መጥፎ ነገርን ከሰዎች ላይ የሚያነሳ ወየጅዓልኩም ኩለፋ አልአርድ በምድር ላይ ምትክ የሚያደርጋችሁ እሱ ይሻላልን? አይላሁም አላህ ከአላህ ሌላ ሌላ አምላክ አለ? የለም። ቀሊለን ማ ተዘከሩ ትንሽ አታስታውሱም ሰው ቀሊለን ማ ተዘከሩ ማ ተዘከሩ ማባትና ወይም ቀሊለን ማ ተዘከሩ ትንሽ ነው የምታስታውሱ ቀሊለን ዚክሩኩም ማ መፍደርያው ነው አመን የህዲኩም ፊ ظሉማት ልበርሪ ወልባህር በባህርም ሆነ በየብስ ላይ በጨለማዎች ላይ የሚመራችሁ የሆነ በከዋክብቶች ምልክት አድርጎ አገራችሁ፣ አካባቢያችሁ፣ ጉዟችሁ ወዴት እንደሆነ የሚመራችሁ ጌታ ይሻላል። ወመን ዩርሲሉ ሪያሐ ቡሽረን በይነ የደይ ረሕመቲ ከዝናቡ በፊት ዳመና ንፋስን አብሳሪ አድርጎ የሚልክ ጌታ ይበልጣልን ወይስ ጣዖት አምላኪዎች የሚያመጡ አይላሁም ማዐላህ ከአላህ ሌላ አማልክት አለን ተዓላ አላሁ ዐማ ዩሽሪኩን ጣዖት አምላኪዎች ከሚያጋሩት ሁሉ አላህ የጠራ ነው አመን የብደው ልኸልቀ ثم يعيده ወይስ ያ ጌታ ፍጡርን የሚጀምርና ከዚያ በኋላ ገሎ እንደገና የሚቀሰቅሰው አያሉ ጌታ ይበልጣል? ወመን የርዙቁኩም ሚነ ሰማይ ወልአርድ በሰማይም ሆነ በምድር ያላችሁትን ፍጡር ሁሉ የሚመግበው አላህ ይበልጣል ወይስ ጣዖት አምላኪዎች የሚያመልኳቸው? አይላሁም አላህ ከአላህ ሌላ ሌላ አምላክ አለ የለም። ቁል በል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይህን ሁሉ ነግብ ያለው ከዚህ በኋላም አሁን ለጣዖት አምልኮት እውነተኝነት የምትከራከሩ መሆናችሁ እስቲ መረጃችሁን ደርድሩ ቁጠሩ አምጡ በላቸው ይላል አላህ ስብሓነሁ ወተዓላ وجوب حمد الله وشكره عند تجدد الشكر የሰው ልጆች የተለያዩ የአላህ ኒዕማዎች፣ ጸጋዎች ሲመጡላቸው በየጊዜው ማለት ነው። የአልሐምዱሊላህ ብዬ የለም እንዴ ሻይ ስትጠጣ አልሐምዱሊላህ በል። ሌላ ወደ ስትጨመቅ አልሐምዱሊላህ በል። ምሳ ስትበላ አልሐምዱሊላህ። አንድ ጊዜ ብያለሁ። አንተ አንድ ጊዜ ብቻ ነው የበላኸው? ጊዜ ነው የተነፈስከው? አንድ ዶክተር የነገረኝ ነገር ይነራል ቁርአን መጣ ያለን አንድ ሰውዬ ሽማግሌ ሽንት መሽናት አጥቷቸው ሶስት ቀናቸው ነው ከሸኑ ተብሎ ጭንቅላታቸው አብደው መለቅቸው አሉ። ከዚያ በኋላ መረመርንና በትቦ ማሸናት አለብን ብለን ተስማማን። በትቦ ለማሸናት አምስት መቶ ብር ይክፈሉ ተብሎ ተነገራቸው። ሲነገራቸው አለቀሷል። ሲያለቅሱ ስብሓንላህ ይህን ሰውዬ የላቸውም ማለት ነው ብዬ ሙስሊም ነው እሱ እንግዲህ እሳቸው ሙስሊም ናቸው ግን ታባርከዋላል ይባላቸዋል ይህን ሰውዬ ስለሌላቸው ነው ያለቀሱ ብዬ ሼርኡፍ ዶክተር ዘኪ ብለን በሉ ብለን ንገራቸው ብዬ ብዬ ለልጁ ነገርኩኛል ለዚህ ያለ ለጌታ ለሚቀበሉ ምንድነው የሚያለቅሱት ሰው በቃ ዶክተሩ እኔ ከፍሎታለሁ ብሏል አላቸዋል እኔ ለገንዘብ መሰለ ማለት ሌላ ሞት ሞልተውናል ቡና ሞት በኛል አሉ አለ በዝሞተኛል ታዲያ ምን ሆኖ ያለሱ እንዲህ ሲናገሩ ሰማ ወጣሁና እንጂ ምን ሆኖ ታዲያ ያለሱ ታቋቸዋል አልቅምትታው ገርሞ እንዴት እና የእናንተ እንዴት ይኛም ያላ አላህ በቀና አስር ጊዜ ስለ ላይ እንደፈለግኩ ስረጨው አምስት አስር ክፍል ብሎኛ ያለው እናንተ አንድ ጊዜ ለማሸናት አምስት አይደለም ያስቃሉ እንግዲህ ያለላገር ስለ ጀሃነም ብለናችሁ ስቃሉ ስለ ደግሞ ብለናችሁ ስቃሉ ምን ስዕል የሚያስበታሉ ሁልጊዜ አላህ ስብሓነሁ ወተዓላ ያለውን አጠንቅቁ የሆነ ሰው ውሃ የሚጣፍጥ መሆኑን የሚያውቀው ሰው በረሃ የነበረ ውሃ ላይ ሲቀድም ኧረ ተው ኧረ ተው እንዴት ውሃን ያየ አላውቅም ይቻላል አልደራደራችሁም مشروعية السلام عند ذكر الأنبياء عليهم السلام نبيات اجتماعاتهم في النساء صلاة سلام معنا تقبينه وسلام على عباده الذي الذين اصطفى አተንዚሉ ብሽርክ ወልሙሽሪኪን ጣዖት ማምለክና ጣዖት አምላኪዎችን የመጨረሻ አጥላልቷል አላህ ተቅሪሩ ተውሒድ ቢአዲለትህ ልባሂረት ልዓሊላ የአላህን ብቸኝነት የሚያስረዱ ማስረጃዎችን ደርድሮ አላህ በዘርዝሮ አስቀምጧል ይሉታል تقرير عقيدة إثبات الآخر وإثباتها بالاستنباط من الأدلة المذكورة منذ من نشاط يعلم ونلم بذل يمياتي مرجع لا تثبت الأحكام إلا بالأدلة العقلية والنقلية نعم قل لا يعلم من في السماوات والأرض الغيب إلا الله فسمعين هنا بمنزل يتصور النذر على الله إيمان معكم وليهم ها وليهم معكم በፍጹም ጥንቆላ ቦታ የለው ሳንቲም ሰጥተ ኪታብ ተገልጦ እናቷ ስም ነግራ ወላ ሲኒዋን አንብባ ምናምን የሚባል ነገር ከምድር መጥፋት ያለበት ስራ ነው ጥንቆላ ከአላህ ጋር ከፍተኛ ውግድ ነው لا يعلم من في السماوات والأرض الغيب إلا الله وما يشعرون أيان يبعثون متى እንደሚቀሰቀሱ እንኳን ከሞት በኋላ መቼ እንደሚቀሰቀሱ እንኳን አያውቁም በል ዳረከ ቢልአኺራ እውቀታቸው የሚሟላላቸው አኺራ ላይ ነው። ይሄ እዚህ ሲያስተባብሉትና ወዲያ ወዲህ ሲሉት የነበረው ነገር አልቆላቸው እዚያ የመጨረሻ ቀን ላይ ያ ሲያስተባብሉት የነበረው ነገር ሁሉ በእውነት ሲሆን የዚያን ቀን ይሟላ ይሟላ ይሟላላቸዋል። ይዳረከ እክተመለ እጅተመዐ ለሁም ዒልሙሁም ማለት ነው። በል ዳረከ وقرئ بل أدرك علمهم في الآخرة أي بلغ حقيقتهم يوم القيامة إذ يصبح الإيمان بها الذي كان غيبا شهادة ولكن لا ينفع صاحبه يومئذ بل هم في شك منها ካፊሮች እሷን በመጠራጠር ላይ ነው ያሉት አኺራ የምትባል ነገር አለች የለችም እያሉ አሁንም እየተከራከሩ ነው ያሉት በልሁም ሚንሃ አሙን እንዲያውም ከእሷ አይናቸው የጠፋ ርውሮች ናቸው አያዋትም እያዩ አይደለም وقال الذين كفروا كهدينا أئذا كنا ترابا وآباؤنا أئنا لمخرجون أئذا كنا ترابا عمل سنونيا وآباؤنا አባቶቻችንም አባል ከሆኑ በኋላ አይና ለሙኽረጁን እኛ ከመሬት እንደገና ወጥተን እንነሳለን ነው የምትሉ ለቀድ ውዒድና ሃዛ ነሕኑ ወአባኡና ምን ቀብሉ ይህንን እኛ ሆን ከእኛ በፊትም የነበሩ አባቶች ተቀጥረውታል إن هذا إلا أساطير الأولين إن هذا إلا أساطير الأولين هذا اللب የቀደምት ሰዎች ተረት ተረት እንጂ ፈጽሞ ምንም አይደለም አሉ قل በል سيروا في الأرض فمن ليس برد فانظروا كيف كان عاقبة المجرمين يا مسيوج مشرشا ما ترجعوا من الدولة فيجيكم الناس ردوا سبحان الله أخرج الإمام مسلم رضي الله تعالى عنه عن عائشة رضي الله تعالى عنها وعن أبيها من زعم أن محمدا يعلم ما في غد فقد أعظم على الله الفرية ነቢዩ አለይሂ ሰላቱ ወሰላም ነገ ምን እንደሚፈጸም ያውቃሉ ብሎ ያሰበ ሰው የተጠራጠረ የመሰለው አሁን ነቢዩን በጣም የሚወድ የምንወድ ሁሉ እንዲያው ገይብ አያውቁም ማለት ከረዳክለን ውስጣችሁ ትንሽ እንደፈለገው ለእኔ አትገቡ ግን ለራሳችሁ ፈትሹ አሁን ነቢዩ አለ ሰላቱ ወሰላም ገይብን አያውቁም ነበር ስላችሁ እኮ አንዳንዱ ወገቡ ቁርጥ የሚልበት አለ ወደታች ይህ ሰው ብሎ ብሎ ዋሃብይነቱን በግልጽ አወጣው ይሄ እኮ ነው ያልኩት አይሻ አይሻ ረዲየላሁ ተዓላ አንሃ ነብዩ አለይሂ ሰላቱ ወሰላም ከሚወዱ ሰዎች የነቢዩን ማንነት ከተረዱ ሰዎች ኢስላምን ካስተማሩ ሰዎች አንዱ አይደሉም من زعم أن محمدا يعلم ما في غدي نجا يمي هنا والنجر نبي واحد دمو ياو كنبري على الزوم فقد افترى على الله الفيرميا ما الله لا يكفى ان الله يعرف الحلل لذن يعرف هنا اللذن نبي عليه الصلاة والسلام غيبك على أبوكما ليلة وكاد يكيد الله فانسوح فلا يظهر على غيبه أحدا إلا من ارتضى من رسوله الله غيب لما لما أتيهم ፈቃደኛ የወደደላቸው አንዳንድ ነቢያቶች እንጂ ከእነሱ መካከል ነቢዩ ናቸው አለ ሰላቱ ወሰላም ነቢዩ ቢሆኑ ሁሉ ነገር ያውቃሉ ማለት አይደለም አንዳንድ ቢሆን አያውቁም ወዶች ሲወጡ ከንደብ ሲቆፍሩ መዲና ልትወረር ነው ብለው ሲቆፍሩ ነገ ንፋስ ንቅልቅል አድርጎ እንደሚያስተናብትላቸው አያውቁም ነበር። ወላ እንኳን አይደለም ንፋስ መጥቶ እየወሰዳቸው እንኳን እና ብዙ ጊያን እንትላቸው ነቃቅለው እየሄዱ ማን ነው ሆዶ ምን እያደረጉ እንደሆነ አይምም ይመጣል ብለው ሰሃባዎች መካከል ለመዱ አላቸው ተነሳ ተባረ በሌላ ያው ታዲያ እንደዚህ አይናገሩ አንዳንዶቹ የሆነ ገይባ አውቀው እንዲህ ብለው አዋጠዋል ያችን ያችንማ ቀዳዳዋን ሲከፍትማ ያሳውቃል እኮ አለ عمر بن الخطاب رضي الله تعالى عنه أرسل جيشا يقوده شخص اسمه سارية በጣም እሱ የሚኖረው ዛካሪያ ሻም ነው። እሳቸው ያሉት መዲና ነው። አላት ከኋላ ከበላዩ መጥቶ በላዩ ላይ ሊወረው ሳሪያ ገደሉ ሽኩች ብሎ ሰራዊት ጋር ያወራል። ሰራዊት በዚህ መጥቶ አንድ ላይ ይደፉበት ያ ሳሪያ አልጀበል ያ ሳሪያ አልጀበል የቱ ነው? መዲናው ነው። እሱ የት ነው ዑመር ገይብ አወቁ። እኔ ዑመር ብቻ እንደሚገርምኝ እሱም ሰማ ተነሱ ሰው ምትወረዱ ነዋል ቀና ሲሉ ይህንን ስላሳይ ስለዚህ ይህንን ስላላቸው ገይብ ሁሉ ያውቃል ነው በቃ የዳረገው ሁሉ ያውቃል እንግዲህ ያውቃለሁ እያለ ሲሞከር ነው አይሆንም። ያቺ ብቻ ነው ተቀብለ ማለት ያለብን። በጣም በዘረ አደገኛ ነች ይችላል ልብ አንዳንዱ ትንሽ መዘራረብ ሲጀምር ፊቱ ሰውነቱ ከሳ ጋር በቃ የወሊድ ነው። አሮጌማ ከለበሰ የተቀዳደደ ልብስ ከለበሰማ አበቃለን። ካጎራውማ የባሰ ነው። ጎጃምና ጉንደ የሚያጎራው በቃ እንደፈለገ ነው የሚበላው። ወሎ የሚጋብድ በዙ ማሚድ ምናምን አለቀ። خير كمان ما تبقى تقول الله ምን حكمته ለነቢዩም ለሙሳም ለምንም የሚያሳውቃቸውን ነገር ያችን ያሳወቀው ነው እንጂ ከዚያ አልፈ ገሌን ያቅ ይችላል ከየት ታመጣልናል? ረሱል ለ ሰላት ወሰላም ብዙ ነገሮች ተናግረዋል። ገይ ነገር ሱዋት ምናሉ አንተኝ ቢሃን ገመገበ ገንዘብ ነው አይ አዎ እሺ የኪስራ ወርቅ ይሰጥሃል እባክህ ተመለስ ተነጋገሩ የኪስራ ወርቅ እኮ እሳቸው እያሉ ምንም ግን በኋላ ጊዜ ያ ሆነ። ነቢዩ ዓለይሂ ሰላቱ ወሰላም እንትኑ መጥቶ ይህንን መጥተው የሻምን ህንፃዎች አየሁ፣ የግብፅን ህንፃዎች አየሁ፣ የየመንን ህንፃዎች አየሁ አሉ። ያደርጋል። ግን ይህንን ዛሬ እዚህ ስላዩ ከዛ በኋላ ሚስታቸው መቼ ነው የምትወልደው ፍየላቸው መቼ የት ነው ያለችው አያውቁም غيب فلا يظهر على غيبه الغيب الكامل لله سبحانه وتعالى ተናግሬያለሁ ይሄ ከፍተኛ አደገኛ ነገር ስለሆነ ጥንቃቄ መደረግ ያለበት ነገር ስለሆነ ነው والله تعالى يقول قل لا يعلم من في السماوات والارض الغيب الا الله ذكر القرطبي ما خلاصته ان منجما اتى به أتي به إلى الحجاج فاعتقله ثم أخذ حصيات فعدها وقال المنجم كم من حصيات في يدي فأخبره بعددها ثم أخذ أخرى ولم يعدها وسأل المنجم عنها فلم يعرف عددها وكرر هذا ثلاث مرات فلم يعرف المنجم فسأله كيف عرفت في الأولى ولم تعرف إليها؟ قال لأنك لما عددتها خرجت من الغيب خرجت من الغيب فعلمتها أما الغيب فلا يعلمه إلا الله የሚገርም ታሪክ ነው ነው ሐጃጅ እብኑ ዩሱፍ ሐጃጅ እብኑ ዩሱፍ አልሙይም ሐጃጅ እብኑ ዩሱፍ ይባል መሪ ነበር የሙስሊም መሪ እሱ ምን አደረገ መሰላችሁ አንድ ሰው ካለ ተባልና አስመጣ ኃይለኛ ነው ብዙ ሰው ገሏል ሰሃባም ገሏል ይባል አስጠራውና አንተ ምን አባ ነው የምታደርገው? የት ነው የምታውቀው? ብሎ ያዘውና የሆኑ ጠጠሮች ቆጠረና ብሎ ቁጥራቸውን ይዞ አሁን ስንት ነው ያዝኩት አለው። ተጠንቋዩ ነገረው። ሲቆጠሩ ጠንቋዩ እንዳለው ከዚያ ዝም ብሎ ደግሞ አስፈት አረገና አንስቶ አሁን ስንት ነው ደፋና እንደዚህ አሁን አላውቅም ታዲያ የፊተኛው ላይ እንደታወቅ አሁን ግን አላወቅም አሉ አይ የፊተኛው እኮ ገይብ አይባልም አንተ አውቀህ አንተ ስታውቅ በሆነ ዘዴ አወቅኩኝ ይህኛው ግን አላህ ብቻ ነው የሚያውቀው አላህ ብቻ የሚያውቀው ነው ምን ማለት አየህ እኔ እኮ ለዚህ ነው ጠንቋዎቹ የሆነ ጠንቋ ሊያስጠነቁል ይሄዳል እንግዲህ ያስጠነቁል ይሄድና ነግረው ነው ሊሄጃላል ያስጠነቁል ይሄድና information ነው አሉ። ጠባው ይቀመጥና በሆነ ጓዳ ላይ ዛሬ ከአዲስ አበባ የሆነ ሰው መጥቷል። ምን አይነት ወደ ርቡት ነው ወፈር ያለ ደጎት ያለ እንዲህ ያለ ምናምን። እሺ ሀጃው ምንድን ነው አለ። ሰው ቤቱ ጋር የተጣላ ነው ቤቱ ጋር እየተባባለ ነው። አዎ ከዚያ ይዝና ይዘየውን ይዘይ ይመልል ይመልልና ከዚያ በኋላ እንትኑ መጣ ይባላል። ምን ነው የሚባለው? አውሊያው አውሊያ አንድ ነው ብዙ ነው አፎ አረበኛ መጠቀም የሚገርም ካሉ አውሊያ ነው ብለው በእኛ ነው እኮ የሚነገረው ማለት ነው ለምን ሰይጣኑ መጣ አይደል ከዚያ በኋላ ሰይጣኑ ወረደ ይባልና ሰይጣኑ ይጀምራል ይናገራል ያ የተናገረው የወሰደው ኢንፎርሜሽን ካጣበት ትናንተ አውሊያው አልተናገረም وعليكم السلام جزاك الله خير Yeah. أن يعلم أن يعلم أن يعلم لا